اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما اللهم اغفر لنا ولمشايخنا ولمن تعلم منا بعد فيقول المصنف رحمه الله وللمشركين شبهة أخرى لو لمشركوቹ شبهة ሹብሃ አላቸው يقولون اللو إن النبي صلى الله عليه وسلم عن أنكر على أسامة قتل من قال لا إله إلا الله وقال قتلته بعدما قال لا إله إلا الله وكذلك قوله عليه الصلاة والسلام أمرت أن أقاتل الناس حتى يقولوا لا إله إلا الله وأحاديث أخرى آه، في الكف عمن قالها ومراد هؤلاء الجهلة أن من قالها لا يكفر ولا يقتل ولو فعل ما فعل فيقال لهؤلاء المشركين الجهال معلوم أن رسول الله صلى الله عليه وسلم قاتل اليهود وسباهم وهم يقولون لا إله إلا الله وأن أصحاب رسول الله صلى الله عليه وسلم قاتلوا بني حنيفة وهم يشهدون أن لا إله إلا الله أن محمد رسول الله ويصلون ويدعون الإسلام وكذلك الذين حرقهم علي بن أبي طالب بالنار وهؤلاء الجهلة مقرون آه، مقرون أن من أنكر البعث كفر وقتل ولو قال لا إله إلا الله وأن من جحد شيئا من أركان الإسلام كفر وقتل ولو قالها فكيف لا تنفعه إذا جحد فرعا من الفروع وتنفعه إذا جحد التوحيد الذي هو أصل دين الرسل <clears throat> ወራእሴህ እንግዲህ ለሙሽኮቹ ሌላም ሹብሃ እንዳላቸው ነው እዚህ ላይ ያስቀመጡት። እሱም ምንድነው የሚሉት ሙሽኮቹ እነ ነቢዩ ሰለላሁ ዐለይሂ ወሰለም አንከረ ዐላ ኡሳማ ነብዩ ሰለላሁ ዐለይሂ ወሰለም ኡሳማ የሚባለው ኡሳመት ብኑ ዘይድ እሱ ላይ ኢንካር አድርገዋል፣ አውግዘዋል። ላኢላሃ ኢለላህ ያለን ሰው መግደሉን ቀትለ መንቃለ ላኢላህ ወቃለ ብለዋልም ነው አቀተልተሁ ባዕደማ ቃለ ላኢላህ ኢላላህ ላኢላህ ኢላላህ ካለ በኋላ ገለህ እንዴት ገደልከው ትገለዋለህ እንዴ ብለው ብለዋል ነው ላኢላህ ኢላላህ ካለ በኋላ ገደልከውን አቀተልተሁ ባዕደማ ቃለ ላኢላህ ኢላላህ ብለው በጣም ተቆጥተዋል ኡሳማን ስለዚህ እንግዲህ እነሱ አመጣጣቸው ምንድን ነው የትኛውንም ሽርክ በየቀብሩ በየምናምኑ በየቀኑ የቆጠሩ ይሄ ሁሉ ሽርክና ግብስብስ የሚያግበሰብሱ ሰዎችን እንዴት ላኢላሃ ኢላላህ ብለዋል እነሱና ምንም ያክል ሽርክ ቢሰሩ እንኳ እንዴት ይከፈራሉ? ራሱን ምናልባት ሊኖርበት ይችላል። ምንም ያክል ሽርክ ብንሰራ እንኳ እንዴት እንከፈራለን ብሎ ይላል ማለት ነው። ስለዚህ ለዚህ ሰው የሚሰጠው መልስ ምንድነው? እሱ ምን እያለ ነው? ደሊል ሁላ ሊያመጣ እየሞከረ ነው። ኡሳመት ብኑ ዘይድን ነቢዩ ሰለላሁ ዐለይሂ ወሰለም ላኢላሃ ኢለላህ ካለ በኋላ ገደልከው ብለው ተቆጥተውታል። ይህንን ታሪኩን መጀመሪያ እንድትገነዘቡት ከኋላ መለስ ብዬ አመጣዋል። ኡሳመት ብኑ ዘይድ رضي الله عنه እንዲህ ረሱሉ صلى الله عليه وسلم ሊቆጡት የቻሉት በምን ምክንያት ነው ብሎ መጀመሪያ ማጣራት መልካም ነው። أسامة بن زيد نبي صلى الله عليه وسلم من ديه السن يتقوى طبة مكنيات جهاد لي فونو لبول جهاد لي فونو لك سيفون سيانا بصابت عند مشرك لي لا إله إلا الله هذا أها قلتها اتقاء لسيفي يعني يعني سيف إيه مسلم فقتلك بوهل إيه كله طفاف كاتفاف بوهل አሁን የኔን ሰይፍ ልሰነዝር በምልህበት ሰዓት ነው ላኢላህ ኢላላህ ይታያል ብሏልና ገደለው ሰውየው። ከገደለው በኋላ ነቢ መሐመድ ዓለይሂ ሰላቱ ወሰላም ደረሳቸው። ይሄ ሲደርሳቸው በዚህ ጉዳይ ነው ምን ያሉት አቀተልተሁ ባዕደማ ቃለ ላኢላሃ ኢላላህ ሰውየው እንግዲህ ላኢላህ ኢላላህ ብሏል። መጣራት ነው ያለበት። ገብቶናል አይደለም? ላኢላህ ኢላላህ ካለ ሙሽሪክ ነበር ሰውየው፣ ካፊር ነበረ። ለኩፋሮች ለሙሽሪኮች ወግኖ እየተዋጋ ነበረ። ምንም ያክል እንኳ ነገሩ የሚያስጠረጥረው የኡሳማ ጥርጣሬ ላይ ቢሆንም የቀልብን ማወቅ የሚችለው አላህ ብቻ ነው። ስለዚህ መጀመሪያ ምን መደረግ ነበረበት? ሰውየው ላኢላህ ኢላላህ እሺ ጣል ሰይፍህም ብሎ ለጊዜው ሰይፉን አስጥሎ ለብቻው አስገልሎ እውነቱን ይሁን አይሁን ማጣራት ነበረበት። እሱ ይሄንን ሳያደርግ ይሄማ በቃ ብሎ ወሰደ። ይሄማ ምንድነው? ይሄማ እኛን ለማታለል ነው። ሞኝ ያረጋችሁ እንዴ? ልንገላችሁ ሲል ላኢላህ ኢላላህ ትላላችሁ፣ እናንተ ተጨፈጨፉናላችሁ በሰላሙ ሰዓት ብሎ እንግዲህ እሱ የራሱን ግምት ወይም የራሱን አካሄድ ሄደ ኡሳማ ማለት በዚህ ነው ነቢዩ ሰለ ላሁ ለ ሰለም ላኢላሃ ኢላላህ አለ ቀልቡን ከፍታ አይተሃል አንተ ለውሸት ማለቱን አንተን ለማታለል ማለቱን አይተሃል አላየህም ስለዚህም ላኢላሃ ኢላላህ ካለ ዛሂሩን መቀበል ነበረብህ ብለው ነው ነቢዩ ሰለ ላሁ ለ ወሰለም ይህንን የተቆጡት ማለት ነው እና ይሄ ፍጹም እንደዚህ ያለ ነገር አንስተው የኡሳማን አንስተው ለዚህ አሁን ላነሳ ነው ነጥብ እንደ ደሊል ማምጣታቸው ሙሽሪኮቹ የማስረጃ ደሃ ለመሆናቸው ማስረጃ ነው። የማስረጃ ደሃ ለመሆናቸው ማስረጃ ነው። ለምን ጉዳዩ ፍጽሞ አይገናኝም። ይሄ ላኢላሃ ኢለላህ ሰውየው ሙሽሪክ ነበረ መሰለን። ከዛ እኔ ተመልሻለሁ ብሎ አለ ላኢላሃ ኢላላህ አለ። አይ አውቀህ ነው ተብሎ አይባል ያንተን እስልምና አንቀበልም ላኢላህ ኢላላህ ብትልም እኛ አናምንህም አይባልም ርዕሱ ተለያየ አይደለም እንዲ አሁን እኛ ያወራንበት የኡሳማ ታሪክ ሌላ ጉዳይ እነሱ ያመጡት ለሌላ ጉዳይ ነው የሚሆነውና ስለዚህ ለእነዚህ ሰዎች የሚባለው ምንድነው? ቱቡ ኢላ ባሪኢኩም ነው ወደ ጌታችሁ ተመለሱ ሽርክ የሚባለውን አቁሙ እንጂ ማስረጃ ፍለጋ ደፋ ቀና ፍጹም አያስኬድም። የለማ ማስረጃ አላህ ለሽርክ ማስረጃ አውርዷል። ላቡርሃነ ለሁ ቢህ እኮ ነው የሚለው ለሱ ምንም አይነት ማስረጃ የሌለው ሲሆን እያለ ነው አላህ ቁርአን ላይ የሚናገረው። ሽርክ የሚያጋራ ሰው ምንም አይነት ማስረጃ የለውም ለሱ ምንም አይነት እና ይሄ የኡሳማ ታሪክን በተመለከተ ላኢላህ ኢላላህ ካለ በኋላ ገደልከው ወይ የሚለው ሰውየው ላኢላሃ ኢለላህን ከተናገረ ዛሬም ቢሆን የፈለገ ቄስ ነኝ ይበል፣ የፈለገ ፓስተር ነኝ ይበል፣ ነብይ ነኝ ሲል የከረመ ሊሆን ይችላል። ላኢላሃ ኢለላህ ብሎ ከመጣኛ አይ አንተ ውሸትህን ነው ብለን አንለው። ምን እስከሚል ድረስ ውሸቱን የሚያጋልጥ ነገር እስከምናገኝበት ድረስ ውሸቱን የሚያጋልጥ ወይ በተግባሩ ሽርክ ኩፍር የሆነ ነገር ሲተገብር ወይ በንግግሩ ኩፍር ሽርክ የሆነ ነገር ሲናገር የዛ ጊዜ ላኢላህ ኢላላህን የሚጋጭ ነገር አመጣ ማለት ነው። ይህም እንደሚለው ቢጤ ነው ሐዲስ ላይ ኢና ናሕኩሙ ቢዘዋሂር ረሱሉ ሰለላሁ ዐለይሂ ወሰለም እኛ ከላይ በጋሃዱ በሚታየን የምንፈርደው ወላሁ የተበለሰ ራእይ ውስጡን ውስጡን የሚፈርደው አላህ ሰውየው ለዛሂሩ ሽርክ የሚባል ነገር ካልተናገረ ሽርክ የሚባል ነገር ካልተገበረ በቃ ከላ ምን ብለን ነው እኛ ምን ይሄ ተውሂድ ሰው ነው ብለን ነው ይሄ ትክክለኛ ሙስሊም ነው ብለን ነው የምንፈርደው ማለት ነው በዛሂሩ በመንተራስ ውስጥን ግን አላህ ነው የሚያውቀው ስንት የተውሂድ ሰው መስሎ ውስጥ ውስጡ የተሸረሸረ አለ ስንቱ ሙስሊም መስሎ ሙናፊቅ አለ ውስጡ ያንን አላህ ነው የሚያጣራው ና ይሄ እንግዲህ ርዕሱም ምኑም አይገናኝም ነው ይሄ ላኢላህ ኢለላህ ካለ በኋላ ገደልከው ወይ የሚለው አይገናኝም ነው ይሄ ባይሆን ለምን ማስረጃ ይሆናል? ቅድም እንዳልኩ እየቸኮሉ ሰውን በቃ በተለይ ተጠራጣሪ የሆኑ ሰዎች አሉ። በቃ ሰው በሰለመ ቁጥር ባይነቁራኛ በክፉ ይሄ ተገቢ አይደል ምንም ያክል እንኳ ሌባ ቢበዛ፣ ምንም ያክል እንኳ መጥፎ ሰው ቢበዛ እኛ የሰለመውን መልካም ነገር እስካሳየን ድረስ መልካም ነገር መጠርጠር ያለብን መልካም ነገር እስካሳየ ድረስ መልካም ነገር እንጠረጥራለን ማለት ነው ሆኖ ደግሞ ሌላ ነገር ሰውየው ካንጸባረቀ ማንንም አይጎዳም፣ ራሱን ነው የሚጎዳው። ከሁሉም ማንንም ከመጉዳቱ በፊት መጀመሪያ የሚጎዳው ራሱን ነው። ራሱን ነው የጀሀነም ሰዓት ማገዶ የሚያደርገው ማለት ነው። ኢላ አኺር አልአበድ ናም وقال ብሏል አቀተልተሁ ባዕደማ ቃለ ላ ኢላሃ ኢላላህ ላ لا إله إلا الله كالبو هل عنون دي قدلكو ألوت لا إله إلا الله أن دي تارغات الله إذا جاءتك يوم القيامة ألوت فأنت دي بعلي لا إله إلا الله يقيامك قيامك أن ستمتع من بلا تلال سو يو لا إله إلا الله بحق بلو بيهونس كلبو بيهونس مخلصا من قلبه هنا بيهونس سلازي ሰውየው ሲጨንቀው ነው ላኢላህ ኢላላህ የተናገረውና ምናምን አይባልም ማለት ነው። ላ አላህ እንደው ወደ አኽሩ ላይ የመጨረሻ ይሄ ሊሞት ሆኖ ገርገራ ውስጥ ከገባ በኋላ እዛ ውስጥ የተናገረውን ሰው ነው አላህ የማይቀበለው እንደ ፍርዓውን ያለው ማለት ነው። ላ ኢላሃ ኢላ ለዚ አመነት ብሂ በኑ እስራኤል በኑ እስራኤል ያመኑበት ጌታ እንጂ ሌላ በእውነት የሚመለክ የሆነ አምላክ የለም ብሎ አምኗል ፍርዓውን መጨረሻ ላይ ያው ቅሳ ላይ እንደመጣው ጅብሪል ዓለይሂ ሰላቱ ወሰላም አፉን በባህር ጭቃ ወትፎበት ነበር ይህንን ሲናገር ይላሉ አልሙሂም ላኢላሃ ኢላላህ የሚለው የሚጠቅመው ሰውየው በስራ ዘመኑ ያ እንግዲህ ስራ ሳይሆን ሂሳብ ጀመረ ማለት ነው። ሁሉም በዛሂር እያየ ነው ሰውየው መጨረሻ ሊሞት ሞት ሙቀዲመው ይሄ መግቢያው ከጀመረው የሞት መግቢያ ከጀመረው ሰውየውን በዛሂር ብዙ ነገር ማየት ይችላል። የዛ ጊዜ አሊማን ቢልይብ አይሆንም። የዛ ጊዜ አሊማን ቢሻሃዳ ነው። እዛው በሚታይ ነገር እያየው እያስተዋለው እየሰማው ጭብጥ የሆነ ነገር ላይ ሆኖ ነው እያመነ ያለው ማለት ነው የዛ ጊዜ ያ ደግሞ ኢማን አይባል ኢማን ማለት الذين يؤمنون بالغيب እንዳለው الله በገይብ የሚያምኑ የሆኑ ናቸው እንዳለው ሙተቂኖቹን እንደዛ ነው ኢማን ትክክለኛው ኢማን በገይብ ማመን አልሙሂም ላኢላሃ ኢለላህ የሚለው ይሄ እንግዲህ ሰውየው ከተናገረው በክፉ መጠርጠር የለበትም። በክፉ መጠርጠር የለበትም። ምን እስከምናገኝ ክፉ ስራውን ወይም ደግሞ ክፉ ንግግሩን እስከምናገኝ ክፉ ስራውን ክፉ ንግግሩን ካገኘም በኋላ አሁንም ዝም ብለን እንደ ድሮ ጥሩ እናስብለት አይባልም። እስልምና ሁሉን ገደብ አድርጎለታል። ዝም ብለህ ስለ መጥፎም ሰው ጥሩ እናስብ የት እስከሚከት ድረስ ነው ጥሩ የምታስበው መጥፎ ሰው ለመጥፎ ሰው ደግሞ ጥሩ የሚታሰብ እስኪ ነው መጀመሪያ ከመሬት ተነስተህ አጠርጥሩ ይኸው እየተናገርን እንዳለ ነው ማለት ከመሬት ተነስቶ ሰው መጠርጠር የለበት ምንም ያክል መጥፎ ቢሆንም ሰውየው ተመልሻለሁ ካለ መመለስ ነው አላህ የተመለሱትን ተውባቸውን ተቀባይ ነው ነገር ግን ደግሞ ክፉ ነገር ካሳየ በኋላ ክፉ ነገር ከተናገረ በኋላ ክፉ ተግባር እየተገበረ ከሄደ በኋላ ሰውየውን መጠንቀቅ ግዴታ ነው። ነቢ መሐመድ ዓለይሂ ሰላቱ ወሰላም ላ ዩልደጉ ልሙእሚኑ ሚን ጁሕሪን መረተይን፣ አንድ ሙእሚን ከአንድ ጉድጓድ ሁለቴ አይነደፍም። በቃ አንዴ ከተነደፈ ይበቃዋል። መንቃት ይኖርበታል ማለት ነው። አንዴ ከተነደፈ ይበቃዋል። ስለዚህ በዚህ አይነት ነው የሚካሄደው። እስልምና ለሁሉ ነገር ምን ስላበጀ ለሁሉ ነገር ገደብ ገደብ አድርጎለታልና ማለት ነው ና وقال أقتلته بعدما قال لا إله إلا الله ወከዛሊከ ቀውሉ ሰለላሁ ዐለይሂ ወሰለም። ሌላው ደግሞ የሚያመጡት ሹብሃ ምንድን ነው? ኡሚርቱ አን ኡቃቲለ ናሳ ሐታ የቁሉ ላ ኢላሃ ኢለላህ። ረሱሉ ሰለላሁ ዐለይሂ ወሰለም ሰዎችን እንድታገላቸው እንድጋደላቸው ታዝዣለሁ፣ ላኢላሃ ኢለላህ እስከሚሉ ድረስ ነው የሚሉት ብለው ይህንንም ማስረጃ ሊያመጡ ይችላሉ። ሐታ የቁሉ ላኢላሃ ኢለላህ። ይሄ እንግዲህ ባለፈው እንዳልነው መጀመሪያ ስንጀምር ምንድን ነው ያልነው? ጥቅል መልስ ላይ ሙሽሪኮችም ይሁኑ የተለያዩ የሆኑ የቢድዓ ሰዎች ማስረጃ የሌላቸው ሰዎች እንደ ማስረጃ አድርገው የሚያመጡት ብዙ ጊዜ ድፍን የሆኑ ውስብስብ የሆኑ ማስረጃነታቸው ግልጽ ያልሆኑ ማስረጃዎችን ድፍን የሆኑ ግልጽ ያልሆኑ ማስረጃነታቸው ቀጥተኛ ያልሆነ የዚህ አይነት አያዎችን ያመጣሉ። ምን የምንላቸውን በአጭር ቋንቋ ሙተሻቢህ አሻሚ የምንላቸው እነዚህን ያመጣሉ። ስለዚህ እነዚህን ከማምጣት ውስጥ ነው አንዱ ማለት ነው። ላኢላሃ ኢለላህ ያለ ሰው ሐታ ውቃቲለ ናስ ማነው አንቃቲለ ናስ ሐታ የቁሉ ላኢላሃ ኢለላህ ብለዋል ነብዩ ብሎ ይላል። ሐታ የቁሉ ላኢላሃ ኢለላህ ማለት በምላሳቸው ላኢላሃ ኢለላህ እያሉ በስራቸው እየናዱ ማለት ነው። ሐታ የቁሉ ላኢላሃ ኢለላህ ማለት ይሄ ነው። እንግዲህ ረሱሉ ሰለላሁ ዐለይሂ ወሰለም ያሉት ሐታ የቁሉ ላኢላሃ ኢለላህ ላ ኢላሃ ኢለላህ እስከሚሉ ድረስ ፈኢዛ ቃሉሃ ላኢላሃ ኢላሃ ኢለላህን ካሉ ዑሲመ ሚኒ ዲማአሁም ወአምዋላሁም ከኔ ደማቸውም ገንዘባቸውም የተከለከለ ይሆናል አይነካባቸውም ላኢላሃ ኢላሃ ኢለላህ ካሉ በኋላ እስልምናን ከጨበጡ በኋላ ተውሒድን ከያዙት በኋላ ማለት ነው እንጂ ላኢላህ ኢላላህ በምላሳቸው ካሉ የፈለጉትን ይስሩ ማለት አይደለም። ይሄማ ቢሆን ኖሮ ላኢላሃ ኢላላህ የሚሉትን የሙሰይለማ ተከታዮች የሙሰይለማ ተልከዛብ ተከታዮች ማን ባልተወጋ ነበረ ብለናል። አቡበክር ስዲቅ ረዲየላሁ ዐንሁ እሳቸው ናቸው አጠቃላይ ሰሃቦችን አስከትለው ወስደው የወጓቸው ማለት እነ የሙሰይለማን አጠቃላይ ጀማዓ አክፍረዋቸዋል። አቡበክር ስዲቅና ሶሐቦቹ የሙሰይለማን ተከታዮች በአጠቃላይ ላኢላሃ ኢለላህ ሐታ የቁሉ ላኢላሃ ኢለላህ በቃ እነ ሙሰይለማ ሙስሊም ናቸው። ይህንን ነው የሚያመጣው። ስለዚህ ላኢላሃ ኢለላህ እስከሚሉ ድረስ ማለት ይሄ በሌላ ብዙ ማስረጃዎች ላይ እንደተገለጸው ላኢላ ኢላላህ ዝም ብሎ በቃል ብቻ ማለት ሳይሆን ላኢላህ ኢላላህን በተከተለ መልኩ ላኢላህ ኢላላህን ስርዓቱን በጠበቀ መልኩ ውስጡ ያለውን ትርጉም በተረጎመ መልኩ በተግባርም ማለት ነው ይሄ ነው የተፈለገ وأحاديث أخرى ሌላም ሌላም ሐዲሶችን እንደዚሁ ጥቅል የሆኑ ወይም ደግሞ አሻሚ የሆኑ መልእክቶችን እያመጡ ሹብሃ ሊጥሉ ይፈልጋሉ በምን ዙሪያ የመጡ ሐዲሶችን ፊልከፍ ከፍ አመን ላኢላሃ ኢላላህ ካለ ሰው መቆጠብ ላይ የተናገሩ የሆኑ ሐዲሶችን የቁርአን አያዎችን ምናምን የመሳሰለ ሊያመጡ ይችላሉና ይሄንን ማወቅ ያስፈልጋል ነው የሚለው ና ወሙራዱ ሃኡላኢ ልጀሃላ የእነዚያ አላዋቂያን ፍላጎት አነ መን ቃለሃ ላኢላሃ ኢለላህ ያለ ሰው ላ የክፍሩ አይከፍርም ወላ ዩቅተሉ አይገደልምም ወለው ፈዓለ ማ ፈዓል ያደረገውም ቢያደርግም እንደነሱ እንግዲህ ላኢላህ ኢለላህ ብሎ አላደረ ሰውየው በቃ አነ ረብኩም ልአላ ቢልም ችግር የለውም ማለት ነው ላኢላህ ኢለላህ ካለ በኋላ ይህንን ነው አይደለም እያሉ ያሉ ላኢላህ ኢለላህ ብሏል ከሆነ ሰውየው በቃ ላኢላህ ኢለላህ ላኢላህ ኢለላህ ይላል ይዘክራል ከዛ በኋላ ምን ይላል ጠዋት ላኢላህ ኢለላህ ብሎ እስከ ዙሁር ይዘክራል ከዙህር እስከ አስር ደግሞ ምን ሲል ይውላል ጀማዓ ሰብስቦ እኔ ማለት በማህፀን ውስጥ ልጅ መፍጠር የምችል ነኝ እኔ ማለት እንደዚህ ነኝ እያለ ሲሸረችር ይውላል ከሰዓቱ ደግሞ ማለት ነው ከጠዋቱ ላኢላህ ኢለላህ ሲዘክር ይሄ ሙስሊም ነው ታዲያ ላኢላህ ኢላላህ የሚጠቅመው ማለቱ የሚጠቅመው ላመነበት ሰው ነው ላመነበት ሰው ነው ለዚህ ነው ረሱሉ ሰለላሁ ዐለይሂ ወሰለም ላኢላሃ ኢላላህ ማለትም ብቻ ሳይሆን በብዙ ሐዲሶች እያቆራኙ ያመጣሉ ስድቀን ሚን ቀልቢሂ ሙክሊሰን ሚን ቀልቢሂ ከቀልቡ ሙክሊስ ሆኖ መሆን አለበት ከቀልቡ እውነተኛ መሆን አለበት እያሉ እንግዲህ ብዙ ያመጣሉ ማለት ነው ከላኢላህ ኢላላህ ራሱ እንግዲህ ከሚጠይቃቸው መስፈርቶች ስምንት መስፈርቶች የሚጠይቋቸው የሚጠይቃቸው መስፈርቶች አሉ። ከነዛ ውስጥ አንዱ ከአላህ ውጪ ከሚመለክ ነገር ሙሉ ለሙሉ ሰውየው ያገለለ መሆን ከአላህ ውጪ በሚመለከው ነገር መካድ። ይሄ ቁርአኑ ላይ አላህ ወመን የክፉር ቢጣጉት ከአላህ ውጪ በሚመለከው ነገር የካደ ሰው ወዩእሚን ቢላህ በአላህም ያመነ ሰው ፈቀድ ስተምሰከ ቢልዑርወት ልውስቃ ለንፊሳመ ለሃ ላኢላሃ ኢለላህን ይዟል عروة الوثقى ማለት አስተማማኝ ገመድ لا إله إلا الله عروة الوثقى ትባላለች በሌላ ስሟ لا إله إلا الله لا انفصام لها መበጠስ የሌላትን لا إله إلا الله ወይም ዘለበት የያዘ ሰው እሱ ነው ምን ያደረገ ሰው በጣዖት የካደ ሰው እንጂ እዚህ ከጣዖት ላይ ሳይክት ሽርኩን ሳያቆም ላኢላሃ ኢለላህ ብሎ ቢል ሰውየው የሚጠቅመው ነገር የለም ማለት ነው። ብዙዎች ይታለላሉ። በዚህ ሙሽኮች ባሏቸው እነዚህ ቀብር ላይ የሚያውደለድሉ ሰዎች፣ ሱፍያዎች በቃ ላኢላህ ኢላ ተስቢህ ይዞ ረጅም ተስቢህ ይዞ ወይ ከጣራው ላይ ይወረወራል ተስቢሁ ማለት ነው። ስንት መቶ እንደሆነ እንግዲህ አላህ የሚያውቅለት ማለት ነው። በጣራ በዛ በወራጁ ላይ ይወረወርና ከዛ አልጋ ላይ ሆኖ ይስብ እንግዲህ ይሄ ሁሉ ስለዘከረ እሱ ላኢላህ ኢላላ ይሄ ሁሉ ስለዘከረ ምንም ይሄ ሁሉ በዚህ ቁጥር ልክ እንኳ ቢያሻርክ አላህ የግፊሩ ለሁ እንደዚህ አድርጎ ያስባል። ይሄ ፍጹም ፍጹም ማይታሰብ ነው። አላህ ቃሉን አላህ አያጥፍ የአላህ ቃል ሁል ጊዜ ተፈጻሚ ናት። የአላህ ቃል ፍጹም የማይሸረፍ ነው። እንኳን አይደለም የሚፋቅ እንኳን አይደለም ሙሉ ለሙሉ የሚገፋ ይቅርና ላ ሙዓቂበ ሊሑክሚሂ ላ ራደ ሊቀዳኢሂ ለፍርዱ ገፍታሪ የለም፣ መላሽ የለም። ለፍርዱ ወደ ኋላ አድራጊ የለም። የአላህን ፍርድ ማንጓተት እንኳ አይቻልም። እንኳን አይደለም ሙሉ ለሙሉ ማስቀረት ይቅርና አላህ ኢነ ላህ ላ የግፊሩ አን ዩሽረከ ቢህ ብሎ ዘጋ። አላህ አይምርም በእሱ ላይ ሽርክ ሲፈጸምበት ዚክር በመዘከር ቢሆን ሶላት በመስገድ ቢሆን ዒባዳዎችን ገለል ብሎ በማድረግ ቢሆን ይሄ በጃሂልያ ዘመን ረሱሉ ሰለላሁ ዐለይሂ ወሰለም ሳይላኩ በፊት ነበሩ። እነዚህ ረሱሉ ሰለላሁ ዐለይሂ ወሰለም የት ነው ዋህ የወረደባቸው? የት ነው? ዋሻ ውስጥ ነው አይደለም? ምን ሲሰሩ ነበር? ከየት አመጡት? ይሄን ዋሻ ውስጥ መቀመጥ ይሄ በጃሂልያው ዘመን ያሉ አንዳንድ ጥሩ የሚባሉ ሰዎች እንኳ አላህን ለማምለክ ብለው ገለል ያለ ቦታ ላይ ተቀምጠው ዒባዳ ያደርጉ ነበር። ከዛ ነው የወሰዱት ነቢ መሐመድ ዓለይሂ ሰላቱ ገለል ብሎ ዒባዳ መስራት ይሄ ብቻ ሰውየውን የሚያድን ቢሆን ኖሮ ነቢ መሐመድ ዓለይሂ ሰላቱ ወሰላም ሲሰሩት እንደነበረው ሌሎችም ሙሽሪኮች ያደርጉት ስለነበረ ተሐኑፍ የሚባለውን ገለል ብሎ ዒባዳ መፈጸም ይሄ ስለነበረ እነሱም መዳን ይችሉ ነበር። ነገር ግን ለዛ አይ በዛ ያ ተውሂዱ መሰረት ላይ ቆሞ የሚታይ ነገር ነው። የአንድ ሰው ዚክር ማድረግ፣ የአንድ ሰው ሰላት መስገድ፣ የአንድ ሰው ጾም መጾም፣ የአንድ ሰው ሐጅ ማድረግ፣ የአንድ ሰው የስነ ምግባሩ መልካምነት፣ የተለያዩ የሆኑ ነገሮቹ ከተውሂዱ ላይ ተቆሞ የሚታይ ነገር ነው። መሰረቱ ተውሂድ ከሌለ ኢንተህላም ነገር ሁሉ ተበላሽቷል። ምንም ይሄ የሚታይ ነገር የለውም ሰውየው ማለት ነው። እንዳለ አንኮታክቶ ጨርሶታል ራሱ። نعم ለዚህ ነው ሼክ ምን አሉ فيقال لهؤلاء المشركين الجهال ለነዚህ አላዋቂያን ሙሽሪኮች እንላቸዋለን ይላሉ ምን معلوم يتوقع أن رسول الله صلى الله عليه وسلم قاتل اليهود رسول صلى الله عليه وسلم يهود تقاد لوال وسباهم ማርከባቸዋል ወሁም የቁሉነ ላኢላሃ ኢላላህ ላኢላሃ ኢላላህ እያሉ ስለዚህ ላኢላሃ ኢለላህ ማለት ብቻ ሰው ምን አያደርግም ሙስሊም አያደርግም ሰውየው ላኢላሃ ኢለላህ የሚለውን ከቃሉ ላይ ያለውን ለምንድን ነው ላኢላሃ ኢለላህ የምለው ብሎ በትርጉም ማዋል መቻል አለበት ከአላህ ውጪ የሚመለክን ነገር መራቅ አላህን በብቸኝነት ማምለክ ይሄ ይኖርበታል እንጂ ላኢላሃ ኢላላህ ማለት ብቻ ላኢላሃ ኢላላህ ስላለ ብቻ ነጃ አይወጣም ይሄው የሁዶቹ ረሱሉ አለይሂ ሰላቱ ወሰላም ተጋደሏቸው። የሁዶቹ እኮ ላኢላሃ ኢለላህ ሳይሉ አልቀሩ። ሙሐመዱን ረሱሉላህ የሚለው ነው የቀረው የሁዶቹ ጋር እንጂ ላኢላሃ ኢለላህ ይሉ ነበረ። ከመሆኑም ጋር ላኢላሃ ኢለላህ ብቻው ነው። ቅድም እንዳነሳ ነው ሐታ የቁሉ ላኢላሃ ኢለላህ የሚለውን ሐዲስ አመጣ አይደለ እንደ ሰውየው አቀተልተው ባለ ይሄ ሁሉ ፍጹም ስህተት የሆነ ግንዛቤ ነው። ማለትን እንደንረዳበት ነው ይሄ ይህንን ያመጡት መልሱ ነው ወአና አስሓብ ረሱልላሂ ስለ ላሁ ሰለም ሌላው የረሱሉ ስለ ላሁ بني حنيفة ቃተሉ በኒ ሐኒፋ በኒ ሐኒፋዎችን ተጋለዋል የሙሰይለማን ሰዎች وهم يشهدون أن لا إله إلا الله وأن محمد رسول الله النزين دوم لا إله إلا الله إلى محمد يا الله ملتنيا عندهنا يصدق قالوا يقبلوا محمد رسول الله إلى ويصلون يسجدوا ويدعون ويدعون الإسلام እስልምናን ይሞግታሉ ላኢላህ ኢላላህ ሙሐመዱን ረሱሉላህ ማለታቸው ታዲያ ጠቀመ እንዴ አልጠቀምም ለምን ትርጉሙ ላይ የለማ ላኢላህ ኢላላህ ይበሉት እንጂ በምላሳቸው በትርጉሙ ከላኢላህ ኢላላህ ተቃራኒ እየሰሩ ያሉ ስለዚህ ነው ሰሓቦቹ ያከፈሯቸው ስለዚህ አይጠቅምም ማለት ዝም ብሎ በምላስ ብቻ ማለቴ ይጠቅመኛል ብሎ የሚያስብ ሰው ካለ በጣም ተሳስቷል ማንንም አልጠቀምም ከሱ በፊት በምላሳቸው ብቻ ያሉትን ሰዎች አልጠቀመም ይሄ ቃል ቀጥሎ ምንድነው ወከዛሊከ الذين حركهم علي بن ابي طالب አለ ልክ እንደዚሁ علي بن ابي طالب ያቃጠሏቸው ሰዎች ቢናሪ በእሳት ያቃጠሏቸውም ሰዎች እንደዚህ ይላል علي بن አቢ ጣሊብ በእሳት ያቃጠሏቸው ሰዎች እኮ አልይ بن አቢ ጣሊብን እንወዳለን የሚሉ ናቸው علي بن አቢ ጣሊብን እንወዳለን ነተሸያዑ ለሁ ለሱ እንወግናለን ብለው የሚሉ ናቸው። ይህን ኡሉህያ ወይም መመለክ የሚባልን ነገር ከአላህ እያወጡ ወደ አሊ አላህም አለ እዚህ አልይም ይመለካል ባዮች ናቸው ማለት ነው። እንደዚህ እያደረጉ ሲሉ አልይ ብን አቢ ጣሊብ ረዲየላሁ ዐንሁ በእሳት አቃጥለዋቸዋል። ታዲያ እነዚህ አልይ ያቃጠሏቸው ሰዎች አክፍረው ነው አልይ አክፍረዋቸው ናቸው ያቃጠሏቸው ማለት ነው እነዚህን ሰዎች ስለዚህ ምን ትላለህ ላኢላህ ኢላላህ ማለታቸው አዳናቸው እንዴ ከአልይ እነሱን ማክፈር አልይ እነሱን ከመግደል ተቆጠቡ ላኢላህ ኢላላህ ብለዋል እነዚህ ሰዎች ብለው ላ አልተቆጠቡላቸው ይሄ ሁሉ ምን ይጠቁመናል ወይም ምን ያስገነዝበናል ላኢላሃ ኢላላህ በምላስ ብቻ ማለት አንድን ሰው ከእስልምና እንዳይወጣ የሚያደርግ አይደለም። ወሃኡላኢ ልጀሃላ እነዚህ እኮ አላዋቂያ ያው የተውሂዱ ጊዜ ነው እንጂ ሙቅሩነ ያረጋግጣሉ ይላል። አነ መን አንከረ አልባዕሰ ከፈራ ከሞት በኋላ መቀስቀስ የለም ብሎ አንድ ሰው ቢል ከፍረሃል ነው የሚሉት እነዚሁ ሰዎች ራሳቸው ቁብርጆቹ ራሱ ምን ይላሉ? አንዱ መጥቶ ላኢላህ ኢለላህ ይላል፣ ሙሐመድ ረሱሉላህ ይላል፣ ሰላት ይሰግዳል። ምን ግን ከሞት በኋላ ህይወት የለም ቢላቸው ከፍረሃል ነው የሚሉት። ትክክል ናቸው። እዚህ ላይ የተውሂድ ሰዎችም ከፍረሃል ነው ይህ እንግዲህ ላኢላህ ኢለላህ ማለቱ ከምን አላደረሙ ማለት ነው ይሄንን ሰው ባዕስን ኢንካር ባደረገ ጊዜ ከሞት በኋላ መቀስቀስ የሚባል ነገር የለም ብሎ ባለ ጊዜ ከመክፈር በል እንደውም ኃይል ካለ ሙስሊሞች ኃይል ካላቸውና አሚር ካላቸው ይሄ ሰው ይገደላል። ከመገደል አያተርፍም። ከፈራ ወቁትለ ወለው ቃለ ላኢላሃ ኢለላህ ላኢላሃ ኢለላህ ቢልም እንኳን ይህን ያውቃሉ፣ ያረጋግጣሉ። ሙቂሮች ናቸው በዚህ ወአነ መን ጃሐደ ሸይአን ሚን አርካን ኢስላም ከፈራ وقتل ولو قال لا إله إلا الله لا إله إلا الله بلنكوا ولو قالها كأركان الإسلام أندن إنكار ያደረገ ሰው ወይም ጃህድ ያደረገ ሰው አይ ይሄ ዋጅብ አይደለም ብሎ ያለ ሰው ይከፍራል ማለትን ያረጋግጣሉ እነሱም ቢሆን فكيف لا تنفعه شيخ من قالوا تالي فكيف لا تنفعه إذا جحد فرعا من الفروع فكيف انديت لا تنفعه شهادة والتكمو إذا جاهد فرع من الفروع كفروع تشوست عندن فرع كشريعة أنزل كم يبالو قدوج عندن كنزل هاي إيه يلم الله هل دلقكم بلو بالقزي أنديت هل تكمو وتنفعه أنديت سلي تكمو تعالى إذا جحد التوحيد الذي هو هو أصل دين الرسل يرسلوا تدين مسرتي هنا እንደገናም ወራእሱሁ የሩሱሎቹ ዲን ራእስ የሆነው አናት የሆነውን ይህንን ተውሒድ የለም ይሄ አይወጅብም ባለ ጊዜ እንዴት ሊጠቅመው ታዲያ? ይሄ ለጁሃሎቹ የሚጠየቅ ጥያቄ ነው የሚሆነው ማለት ነው። ሼኹ አሁን ሸሪዓውን ወደ ሁለት ከፍለው ነው እዚህ ጋር ፈርዕና አስል ብለው ተውሂዱን አሱል ሌላውን ፈርዕ አድርገው ነው ያመጡት። ሌሎቹን እነ ሶላትን እነ ዘካን የመሳሰለ እነዚያ ወጅቡን ብሎ ሲል ካፊር ነው ብላችሁታል። እንዴት ታዲያ ተውሂድን የሁሉ መሰረት የሆነውን ተውሂድ ባልተቀበለ ጊዜ ግዴታነቱን ባልወሰደ ጊዜ ሰውየው እንዴት ታዲያ ሙስሊም ነው ልትሉ ይቻላችሁ? የሚል ጥያቄ ነው ያነሳው ማለት ነው። ያው ጥያቄው መልሰን ሲቀጥሉ ሸክ ምን ይላሉ? ወላኪን አዕዳኡ ላህ ነገር ግን የአላህ ጠላቶች ማፈሂሙ ማዕነ ልአሓዲት ሙሽኮች የአላህ ጠላቶች ስለሆኑ ነው የአላህ ጠላቶች የሚሏቸው ሙሽኮች የአላህ ጠላቶች ናቸው። የአዩሃ አለዚነ አመኑ ላ ተተኪዙ አድዊ ወአድወኩም አውልያ የእኔና የእናንተን ጠላቶች ወዳጆች አድርጋችሁ አትያዙ ነው የሚላቸው። ሙእሚኖችን ሲያስጠነቅቅ አላህ ሙሽኮች ጠላታቸው እናም የጌታቸው የፈጣሪያቸው የብቸኛ አምላካቸው የአላህ ስብሓነ ወተዓላ ጠላቶች እንደሆኑ አድርጎ ነው የሚገልጸው ማለት እነዚህን ሐዲሶች ማዕና አልተረዱም እነዚህ ሙሽኮች ለዚህ ነው ሐዲሶቹን ያለ ትርታቸው የሚወስዷቸው ማለት ነው ባልመጡበት መስመር ሐዲሶቹን ይወስዳሉ። ናም ፈአማ ሐዲሱ ኡሳማ እሳቸውም እያመጡ ነው። የኡሳማን ሐዲስ በተመለከተ አቀተልተሁ ባዕደማ ቃለ ላ ኢላሃ ኢለላህ የሚለውን በተመለከተ ፈኢነሁ እሱ እኮ ኡሳማ ቀተለ ረጁለን አንድን ሰው ገደለ ኢደዓ ልእስላማ እስልምናን የሞገተ የሆነን ሰው ቢሰበብን በሰበብ ነው የገደለው አነሁ ظن أنه መደዓ أنه ظن እሱ ጠረጠረ ኡሳማ ማለት አነሁ መዳ አልእስላም ሰውየው እስልምናን እንዳልሞገተ ኢላ ኸውፈን ፈርቶ እንጂ አላ ደሚሂ ወማሊሂ በደሙና በገንዘቡ ላይ ፈርቶ እንጂ እስልምናን እንዳልሞገተ ይህንን ጠርጥሮ ገደለው ኡሳማ ወረጅሉ አንድ ሰው ደግሞ ኢዛ አዝሀረ ልእስላም እስልምናን ካንጸባረቀ ከላዩ ላይ ወጀበል ከፉ አንሁ መቆጠብ ነው የሚገባው። ካፊር ነው ሳይሆን አይቀርም እየተባለ እርምጃ አይወሰድም። ማጣራት ግድ ነው። ወጀበል ከፉ አንሁ መቆጠብ ነው የሚገባው። ሐታ የተበየነ ሚንሁ ሐታ የተበየነ ሚንሁ ማ ዩኻሊፉ ዛሊክ ያንን በዛሂር ወይም ደግሞ በገሃድ ያሳየውን እስልምና የሚጻረር ነገር ከላዩ ላይ እስከሚስተዋል እስከሚታይ ድረስ መጠበቅ አስፈላጊ ነው እርምጃ ለመውሰድ ከተፈለገ ማለት ነው وأنزل الله تعالى في ذلك اللهم سبحانه وتعالى بزي قداي أوردوال بزي قداي سيبال بزي عينت تمساسي قد وشلاي سوتشن يقد ما تعرات ده هنا يا أيها الذين آمنوا أن أنت أمناتشو سوچ وي إذا ضربتم في سبيل الله بالله من قد بهداتشو بزي لجهاد إذا ضربتم بهداتشو بزي في سبيل الله فتبينوا فتبينوا أي فتثبتوا አረጋግጡ ይላል። ለጂሃድ በወጣችሁ ጊዜ አረጋግጡ። ምን እንዳትሉ ነው? ይሄ የሙሽሪክ መንደር ነው ስለተባለ ብቻ ዝም ብላችሁ ገብታችሁ አታጥቁ። አረጋግጡ መጀመሪያ ይላል። ፈልአየቱ ይሄ አያ አሁን ያሳለፍ ነው ተዱሉ ይጠቁማል ትጠቁማለች እያለ ነው። ብቻ ታኡ እንደ ሴት እያደረገ ነው እያወራ ያለው። ፈልአየቱ አሁን ያሳለፍናት አያ ተድሉ ትጠቁማለች ዓላ አነሁ የጅቡ ልከፉ አንሁ ከአንድ ሰው እስልምናን ካንጸባረቀ ላኢላህ ኢላላህ ብሎ ካለ ሙስሊም መሆኑ በገሃድ ከታወቀ የጅቡ ልከፉ አንሁ ከሱ መቆጠብ ይገባል። ወተተቡት ማረጋገጥም ያስፈልጋል። እርምጃ ዝም ብሎ አይ ላኢላህ ኢላላህ ያለው ዝም ብሎ ነው አይባልም። አንተ ዝም ብለህ ነው ብትባል ምን ታመጣለህ? አንተስ ስላንተ ላኢላህ ኢላላህ ሰውን ዝም ብሎ ነው ይባላል እንዴ? እንደዚህ እኮ አይባልም። ስርዓት አይደለም። የሰውን ልብ የሚያውቀው አላህ ነው። ስለዚህ ሰውየው ምን ማሳየት ምን ማሳየት አለበት? ዝም ብሎ እንደሆነ በተግባሩ ላኢላህ ኢላላህን የሚካልፍ ነገር ማሳየት አለበት። ዝም ብሎ ነው ላኢላህ ኢለላህ ያለው ምንለው የዛ ጊዜ ነው። ዝም ብሎ ነው ለኢኽላስ በሌለው መልክ ነው እውነቱን አይደለም ሙስሊሞችን ለማጥቃት ነው ለመሰለል ነው ተብሎ ሲባል ምን ያስፈልጋል ነው መንደርደሪያ ማስረጃዎች ያስፈልጋሉ ከተግባሩ ከንግግሩ ወይ ዞር ብሎ የተናገረው ንግግር ካለ እንዲህ ብሏል ይኸው እንዲህ ሰርቷልና ተብሎ መባል አለበት እንጂ ዝም ብሎ ከመሬት ተነስቶ ሰውየውን በቃ ሲያየው ስላላማረው ብቻ ሰው ላይ መወሰን ይሄ ተገቢ አለመሆኑን ነው አላህ ቁርአን ላይ የተናገረው በዚህ የቁርአን አያ እንደምታስተውሉት ማለት ነው። ለዚህ ነው ምን አለ ፈልአየቱ ተድሉ ዐላ አነሁ የጅቡ ልከፉ አንሁ ወተተብቱ አንድ ሰው እስልምናን እዝሃር ካደረገ እስልምናን በግልጽ ካሳየ ላኢላህ ኢላላህ ካለ ስለሱ ተሰቡት ነው የሚያስፈልገው ليلا وستاوي ميسارات شنو قرش كلهم ما طارت تثبتوا فإذا تبين منه بعد ذلك كذب هلا ما لس بعد ما قال لا إله إلا الله لا إله إلا الله قال أبو هلا اسمنا ظهر كاد الرجوا هلا كسو يمي قلص هنا مي جني فإذا تبين منه كسو قلص كهنا ما يخالف الإسلام اسمنا نمي كار النجار كتجني بتجن قتيلا يقتلان አሚር ባለበት ሀገር በአሚር ማለት ነው በመንግስት በዛ እርምጃ ይወሰድበታል። ለምን ይሄ ኒፋቅ ነውና ይሄ እርቲዳድ ነውና ከእስልምና ላኢላህ ኢላላ ብሎ ነበር። አሁን ደግሞ ማ ዩኻሊፉ ልኢስላም ተገኘበት ሙርተድ ነው ማለት ነው ሰው ዲኑን የቀየረ ደግሞ መን ዲነሁ ፈቅቱሉ ሊቀውሊ ተዓላ ፈተበየኑ አሁን ዞሮ ዞሮ إيه لا إله إلا الله كالب هالا أنديت أندزي تادر قال له بلو نبي صلى الله عليه وسلم يالوت الله من سلالنا فتبينوا سلالنا فتبينوا ما المال عرقا ولو كان لا يقتل إذا قالها لا إله إلا الله كالب سويو أن دفلق شرك سرام ما به النرو لم يكن لتثبت معنى عرقا لم ترقم أين روم نبر فقال لا إله إلا الله سويو كالب ተውት ነው የሚለው አላህ እንጂ አረጋግጡ ለምን ይላል? ስለዚህ አረጋግጡ የሚለው እንደውም ለዛ ነው ሼኹ ልእስላም ያ ረሕመሁላህ ምን ይላሉ? አንድም የቢድዓ ሰው በለው ክርስቲያን በለው የሁዳ በለው ይሄ በዘመን ያመጣኝ ዘመን የሚመልሰኝ ብሎ ጋጠወጥ የሆነውን በለው የተኛው ከእስልምና ውጭ ከዚህ ከትክክለኛው ከነቢ መሐመድ ዓለይሂ ሰላቱ ወሰላም መንገድ ውጭ ወጥቶ የሚሄድ በርቀትም ላይ ያለ ከእስልምና መለስም እያለ ቢድዓ እየቀላቀለ እስልምናውን ይዞ የሚያራምደው የትኛውም ከእስልምና በጣም የራቀው የሚሆን ደበላልቆ ዲን መስሎት ደግሞ ይዞ የሚሄደው ይሄ ሙብተዲዑ ክፍል የትኛው ስለ ትክክለኛው እስልምና ላይ ነቀፌታ የሚያነሳበትን ነጥብ ይዞ አይመጣም። እሱ ያመጣው ነጥብ ላይ መልስ ቢኖረው እንጂ ይላል። እሱ ያመጣው ነጥብ ላይ እሱ ያመጣው ነጥብ ላይ መልስ አለ። ግን ይህንን እንግዲህ ማን ነው እንትን የሚለው አዋቂ የሆነ ሰው ነው የሚያውቀው እንጂ አንድ አያ መዞ ሲያመጣ እዛው አያ ላይ መልስ አለው ነው የሚሉት እዛው አያ ላይ ሌላ አያ እንኳ ማያት አያስፈልግም ነው የሚሉት። አልሙሂም ፈተሰበቱ የሚለው የቁርአን አንቀጽ ለዚህ ነው የመጣው ነው። ስለዚህ ሼኹ ምንድን ያረጋገጡት በዚህኛው ክፍል ዛሬ ባየነው ክፍል ላይ ላኢላሃ ኢላላህ ሰውየው ዝም ብሎ በምላሱ ስላለ ነጃ አይወጣም። ላኢላሃ ኢላላህን ትርጉሙን አውቆ በትርጉሙ እስካልተገበረ ድረስ ላኢላሃ ኢላላህ ራቅ ያለውን ነገር እስካራቀ ድረስ በዋናነት ላኢላሃ ኢላላህ ኢንካር እያደረገ ያለው ከአላህ ውጪ የሚመለኩ የሆኑ ነገሮችን አምልኮታቸው ባጢል መሆኑን እየተናገረና ሰዎች ይሄንን አምልኮ ማቆም እንዳለባቸው ነው የሚናገረው በመጀመሪያ ደረጃ ማለት ስለዚህ ላኢላህ ኢላላህ የሚለው ሰው ከመጀመሪያ ላኢላህ ኢላላህ ሲል መቆጠብ ያለበት ምንድን ነው ከአላህ ውጪ ከሚመለክ ነገር ወዲያው ነው መቆጠብ ያለበት እንጂ ላኢላህ ኢላላህ እየከረረ እየደጋገመ ያንን ያንኑ ሽርኩን እና ላኢላህ ኢላላህ ሊጻረር የመጣውን ነገር ተጻራሪውን የላኢላሃ ኢለላህን ተጻራሪ ይዛው ላይ የሚተገብር ከሆነ ይሄ ምንም ትርጉም የለሽ ላኢላሃ ኢለላህ ነው እሱ እየተናገረ ያለው ማለት ና وكذلك الحديث الآخر ልክ እንደዚሁ ሌላኛውም ሐዲስ እንደዚሁ ወአምሳሉሁ መሰል ሐዲሶችን በአጠቃላይ ማዕናሁ ትርጉማቸው ማዘከርናሁ የጠቀስነው ነገር ነው። አነመን አዝሀረ ተውሒደ ወልኢስላም ተውሒድን ያንጸባረቀ ሰው እስልምናን ያንጸባረቀ ሰው ወጀበል ከፉ አንሁ ኢላ አን የተበየን ግልጽ እስከሚሆን ድረስ የእሱ ጉዳይ መቆጠብ ከሱ ግዴታ ይሄ መቆጠብ የሚለው ከምላስ ይጀምራል። መቆጠብ በምላስ አንዳንዴ ሰው እሱ መጥፎ ሰው ነው ምናምን ብለን አውርተን አውርተን የምናፍርበት ሁኔታ ይመጣል። መቆጠብ ከምላስ ይጀምራል። ከምላስ በእጅ ሰውን ከማጥቃት የትኛውንም እርምጃ ከመውሰድ መቆጠብ ያስፈልጋል። መጀመሪያ በኋላ ላይ ማፈር ይመጣል ማለት ነው። በኋላ ላይ ሐቁ ሲወጣ በጣም እናዝናለን እና ያ እንዳይመጣ መጀመሪያ አለመቸኮል ነው። ሰዎች ላይ ለመፍረድ አለመቸኮል ያየኸው ነገር ምናልባት ትክክለኛ በሆነ መልኩ ላታየው ስለምትችል ማለት ነው። ወይ አንተ ጋር የጎደለ ነገር ይኖራል፣ ወይ እሱ ጋር ደግሞ ምክንያት ይኖራል። አስቸጋሪ ነው። ኢላ እየተበየነ ሚንሁ ከሱ ግልጽ እስከሚሆንልን ማ ዩናቅዙ ዛሊክ ይሄንን የሚያፈርስ ነገር ላኢላሃ ኢለላህን የሚያፈርስ ነገር ግልጽ እስከሚሆን ድረስ ከሰውየው መቆጠብ አስፈላጊ ነው ወደሊሉ ዐላ ሃዛ በዚህ ላይ ማስረጃው አነ ረሱሉላህ ሰለላሁ ዐለይሂ ወሰለም ቃል أقتلته بعدما قال لا إله إلا الله። ያው ማረጋገጡ አስፈላጊ መሆኑ ይሄ ሐዲስ የቅድሙ ሐዲስ ለዚህ ነው ማስረጃ የሚመጣው ረሱሉ صلى الله عليه وسلم ብለዋል لا إله إلا الله ካለ በኋላ ትገለዋለህ ይሄ እንግዲህ ጂሃድ ላይ ነው ብለናል ኡሳማ ዘይድ ሰውየውን የገደለው ጂሃድ ላይ ነው ጂሃድ ላይ ሰይፎች እንግዲህ ከወዲህ ወዲህ እየተምታቱ ባሉበት ሰዓት ሰውየው እንግዲህ የገደለውን ገሎ ሊሆን ይችላል። ኡሳመት ብን ዘይድ አገኘው ሰይፍ ይዞ ሊመታው ሲል ላኢላህ ኢላላህ አለ ሰውየው። አሁን እንግዲህ ምን ጠረጠረ ይሄ ኡሳማ የሚባለው ሰሃባ ከዚህ ሰይፍ ለመዳን ነው እንጂ አሁን ይሄ ላኢላህ ኢላላህ ገብቶት ነው ተቀብሎ ነው የታባህ ብሎ እንግዲህ ጨረሰው ማለት ነው። ሰውየው ረሱል ሰለላሁ ዐለይሂ ወሰለም በጣም አወገዙ። ላኢላሃ ኢለላህ ካለ በኋላ የምን ቦታ እንኳ ቢሆን ማለት ነው የጂሃድ ቦታ እንኳ ቢሆን በጣም የሚጠረጠር ቦታ ነው። ይሄ ሰው ለፖለቲካ ብሎ ለጊዜው ራሱን ለማትረፍ ብሎ ምናምን ብለን የምንጠረጠርበት ቦታ ነው። ቢሆንም በጥርጣሬ አይሆን። ቢሆንም በጥርጣሬ ሰው ላይ መፍረድ አይቻልም። የግድ ማጣራት ግድ ስለሆነ ለዚህ ነው ረሱሉ ሰለላሁ ዐለይሂ ወሰለም ላኢላሃ ኢለላህ ካለ በኋላ ገደልከው ያሉ ማጣራት ግድ ስለሆነ ማለት وقال أمرت أن أقاتل الناس حتى يقولوا لا إله إلا الله إهم من دزاو آه هو الذي قال في الخوارج النبي صلى الله عليه وسلم يوم ይሄንን ነገር የተናገሩት ራሳቸው እኮ ነው ኸዋሪጆች ላይ በተመለከተ ምን ያሉት ኢነማ ምንድን ያለው አይነማ ለቂቱሙሁም የትም ብታገኟቸው ፈቅትሉሁም ኸዋሪጆች እንግዲህ ላኢላሃ ኢለላህ የሚሉ ሰዎች ናቸው የትም ብታገኟቸው ግደሏቸው ለኢን አድረክቱሁም እኔማ ባገኛቸው አቅትሉነሁም ቀትለ ዓድ ዓዶችን አላህ እንደገደላቸው ጸጥ እንዳረጋቸው ዘር ማንዘራቸው እንዳጠፋው አይነት ቢጤ ነው ይሄ ቀትለ ዓድ የሚባል እንደዛ አይነት አገዳደል ነው መገላቸው አልሙሂም እዚህ የተፈለገው ምንድን ነው የረሱሉን ዓለይሂ ሰላቱ ወሰላም ሙራድ መገንዘብ ግዴታ ነው ዝም ብሎ ማስረጃ አገኘው ብሎ አንዳንዱ ምስኪን ዝም ብሎ ያልገባውን ነገር ለራሱን በትክክል አልተረዳም። ዝም ብሎ የሆነ ነገር ያያል። ከዛ የታየው ነገር ምን እንደሆነ ሳያውቀው አፈፍ አድርጎ ሰው ሊያሳየው ይመጣል። ችግር ነው የዚህ አይነቱ። ይሄ በጣም በተደጋጋሚ የምናየው ችግር ነው። እንዲህ ያለውን በጣም መጠንቀቅ ያስፈልጋል። በተለይ በእነዚህ ተውሂድ የሌላቸው ሰዎች ላይ ሁራፋ አይነት ዝም ብሎ ዘለማድ ይዘው የሚሄዱ ሰዎች ላይ የሚበዛው እንደዚህ ነው። ራሳቸው ያልተገነዘቡትን ነገር ህብረተሰብ ለማስረዳት ነው የሚፈልጉት። የቢድዓ ሰዎች እንደዚህ ናቸው። ሁሉም ማለት ይቻላል የቢድዓ ሰዎች እንዲህ ናቸው። ይህ ጸባይ ያላቸው። ይህንን መጠንቀቅ አስፈላጊ ነው። ኸዋሪጆቹ ለረሱሉ ዓለይሂ ሰላቱ ወሰላም የትም ብታገኟቸው ገደሏቸው ብለዋል። ይሄ እንግዲህ ራሱ አፈጻጸም አለው፣ ስርዓት አለው። ይህም ቢሆን እንጂ ዝም ብሎ አንድ ኸዋሪጅ ነው ተብሏል፣ በቃ ብዬ እኔ ወስንበታለሁ የሚባል ነገር የለም። ስርዓት አለው። ይሄም ለአሚሮቹ ለመሪዎቹ እና እነዛ ኸዋሪጆች ደግሞ ጦር ሰብቀው የመጡ ጊዜ ማለት ነው። ይሄ የተፈለገበት ዝርዝር አለው ብሎ ግን ኸዋሪጆቹን ይኸው ነብዩ ሰለላሁ ዐለይሂ ወሰለም ምን እያሉ ነው? ግደሏቸው እያሉ ነው። ኸዋሪጆቹ ኸዋሪጆቹ ኸዋሪጆቹ እኮ የሚባሉት ሙስሊሞችን ያከፈሩ ሰዎች ናቸው። ሙስሊሞችን የተለያየ የሆነ ጥፋት ያያሉ። ሙስሊሞች ውስጥ የሆነ ማህበረሰብ ውስጥ እንግዲህ ከሙስሊሙ ማህበረሰብ ጥፋት የሚሰራ ብዙ ነው ያለው። እኔም አንተም እናጠፋለን ሁላችን ይሄንን ያዩና ይለቃቅማሉ። ከዛ በኋላ ምንድነው የሚያደርጉት? አሁን ይሄ ይሄ ህብረተሰብ ሙስሊም ነው ይላሉ። እሺ ምንድን ነው ተውሂድ አላቸው እኮ እነዚህ ሰዎች እኮ ተውሂድ ያላቸው ሰዎች ናቸው ምናምን ብሎ አንድ ሰው ሊያስረዳ ይችላል። እኔ ተውሂዳቸውን መቻልኩ ይሄንን ወንጀል ይሰራሉ። ወንጀል እየለቀመ ማለት ነው። ሰው የማይከፍርበትን ሰው የማይከፍርበትን አላህ ያላከፈረበትን ነጥብ ይሄ እንግዲህ ባለፈው የጨረስነው ነው። ማክፈር የማስልጣን ነው ብለና የአላህ ስልጣን ነው። ማንም ማክፈር አይችልም። ሰው ማክፈር የአላህ ስልጣን እስልምናንም እንደዛው ሙስሊም ነው ብሎ ማለት የሚችለው አላህ ነው። ሙስሊሞች የአላህን ማክፈር ተከትለው ነው የሚያከፍሩት። ሲያከፍሩ አላህ ያከፈረው ነው የሚያከፍሩ። እስልምናን ሲያጸድቁ ደግሞ የአላህን እስልምና ያጸደቅለትን አይነት ለየትኛው ሰው ነው እስልምና የሚጸድቀው? ያንን አይተው ነው እስልምና የሚያጸድቁት እንጂ ከራሳቸው ለወደዱት እስልምና ሊያጸድቁለት በቃ እነዚህማ ሙስሊሞች ናቸው ምንም ቢሰሩ እንኳን እነዚህኛዎቹን ደግሞ ማጥቃት ሲፈልጉ ካፊሮች ናቸው እያሉ ሊያጠቋቸው እንደዛ አይደለም። አላህ ያከፈረው ነው ካፊር፣ አላህ ደግሞ እስልምናውን እየሰጠውና በእስልምና በዚህ አይነት ላይ ያሉ ሰዎች ሙስሊሞች ናቸው ተብሎ የተባሉ ናቸው እንደ ሙስሊም የሚታዩት አልሙሂም እነዚህ ኸዋሪጆች ችግራቸው ይኸው አላህ ያከፈረውን አይደለም ያከፍሩ አላህ ያላከፈረውን ያከፍራሉ አላህ ያላከፈረውን ያከፍራሉ በወንጀል ያከፍራሉ ምሳሌ እከሌ ካፊር ነው ምን ነው ምናምን ወለድ ይበላል እከሌ ካፊር ነው ምን ነው ኸምር ይጠጣል እከሌ ካፊር ነው ምን ነው እንደዚህ ከሴት ጋር እንደዚህ ይሆናል፣ እንዲህ የመሳሰሉ ማለት ነው። ይህ እንግዲህ አላህ ያላከፈረበት ነው፣ ወንጀል ነው። ነዓም የሰውን ኢማን ይጎዳል። ግን ሰውየው ላኢላሃ ኢለላህን በትክክል ተርቶ ተውሂዱን ጥብቅ አድርጎ ከያዘ ሽርክ ካልፈጸመ ሰላቱን በትክክል የሚሰግድ ከሆነ እነዚህ ነገሮች ኢማኑን ያጓድሉበታል ብለን እንላለን። ግን ሰውየው አሁንም መንገድ ላይ ነው አልከፈረም። ይሄ ነው መታወቅ የነበረበት ማለት ነው። እነዚህ ሰዎች ግን ሙስሊሙን ህብረተሰብ ያከፍራሉ። ስለሚያከፍሩ ነው ረሱሉ ሰለላሁ ዐለይሂ ወሰለም እነዚህን የሙስሊም መሪ የሆኑ አካላት ሊጋደሏቸው ይገባል። የዚህ አይነት ጋጠወጥ አካሄድ የሚሄዱ ሙስሊም የሚያከፍር በጣም የመጨረሻ ጠርዘኛ አቋም ማለት ነው። እንዲህ ያላቸውን ሊጋደሏቸው ይገባል ብለዋል። ተመልከተ። አሁን እንግዲህ ቅድም አንድ ሙሸቢህ ሙሽሪክ ምን እያለ ነበረ? ይሄ ላኢላሃ ኢለላህ ያለ ሰው እንዴት ታከፍራላችሁ እያለ አልነበረም። እንዴት ይገደላል ተብሎ ይባላል እያለ እኮ ለሽርኩ ጥብቅና እየቆመ ነው ረሱሉ ሰለላሁ ዐለይሂ ወሰለም። ከዛ በላይ እንደውም እነዚህ ሽርክ ያልሰሩ ሰዎች ናቸው። ባዕዱል ዑለማ አላከፈሯቸው ኸዋሪጆችን ሽርክ የለባቸውም እና ኸዋሪጆቹ ኸዋሪጆቹ ሽርክ የሚባል ነገር የለባቸው። እንደውም ሚነል ኩፍሪ ፈሩ ነው ያሉት። አልይ ብን አቢ ጣሊብ ረዲየላሁ ዐንሁ እነዚህ ካፊር ናቸው እንዴ ተብለው አልይን እንግዲህ ተጋድለዋል ኸዋሪጆች። ከመሆኑም ጋር ግን እዚህ ጋር የምታዩት ምንድነው? አንድ ሰው ሁል ጊዜ ችግር የሚመጣው ከሁለት በኩል ነው። ደጋግሜ የተናገርኩት ነው። ይሄ ከሁለት በኩል ነው። አንደኛ ከእውቀት እጥረት፣ ሁለተኛ ከፍትህ እጥረት። ችግር የሚመጣው ከነዚህ ነገሮች በቃ መንስኤው የችግር መንስኤ ይሄ ነው። ወይ እውቀት አለው ፍትህ የለውም። ዝም ብሎ ይገመድላል። በቃ ጠላቴ ነው ያለውን በአጠቃላይ ማጥቃት ነው የሚፈልገው። እንደፈለገ ይፈርዳል ሰው። ይሄ ትልቅ በላ ፍትህ ሊኖር ይገባል። የፈለገ ሰውየው ጠላት እንኳ ቢሆን ከየት እስከየት ጥፋቱ እስከየት ነው ማለትም ማወቅ ያስፈልጋል። ይሄ ትልቅ ችግር ነው፣ ፍትህ ማጣት። ሁለተኛ ደግሞ ከፍትህ ማጣት ጋር ጎን ለጎን ሰዎችን የሚጎዳው ትልቁ ነገር የእውቀት አለመኖር የእውቀት አለመኖር አልይ ብን አቢ ጣሊብ ረዲየላሁ ዐን ሐዋሪጆቹ አልይን ለመግደል ተዋግተዋቸዋል። እንግዲህ አልይን መዋጋት ማለት እንዴት ያለ መጥፎ ነገር ነው። አልይ ማለት አላህ በጀነት የመሰከረለት ሰው ነው። እዚሁ መሬት ላይ እየሄደ አልይን እጋደላለሁ ብሎ አንድ ሙስሊም ይነሳል። ምን የሚባል እንዴት ያለ አሳፋሪ ተግባር ነው። ከመሆኑም ጋር እኔን ሊዋጋ ይመጣል፣ ይሄ ደግሞ ኬት አባቱ የመጣ ነው ብለው አላከፈሩም። አላከፈሩም። አላህ ያዘዘውን ብቻ ነው ያደረጉት። ምንድነው አላህ ያዘዘው? እነሱም መጋደልን አላህ አዟል። እነዚህ ግን ጥሩ ናቸው ምናምን ብለው እጃቸውንም አጣጥፈው አልተቀመጡም። ለምን? መጥፎ ሰው እጁን እጅህን አጣጥፈ ቁጭ ብትልለት የሚያመጣው ይታወቃል። ስለዚህ አላህ ባዘዛቸው መልኩ እርምጃውን ወስደዋል፣ ተጋድለዋቸዋል፣ አላከፈሯቸው አላከፈሯቸው። እነዚህ ካፊሮች ናቸው እንዴ ተብለው ተጠየቁ አልይ ላ አይደሉም ኢኽዋኑና በገው ዐለይና እነዚህ ወንድሞቻችን ናቸው ተውሂድ ያጋራናል ላኢላህ ኢለላህን በትክክል ተረድተዋል አያጋሩም በአላህ ላይ ግን ችግራቸው በገው አለይና እኛ ላይ ድንበር እያለፉ ነው ያሉት ሙስሊሙን እያከፈሩ ነው ያሉት በማያከፍር ነገር ሙስሊም እያከፈሩ ነው ያሉት ካፊር ነው ብለው እኮ ጸጥ አይሉ ኸዋሪጆቹ ካፊር ነው ከሱ ነው መጀመር አለበት ጂሃድ ይላሉ በጣም ያጅበው ይሄ ነው ለዛ ነው መግለጫ ሲሰጥ አሰላሙ አለይኩም እኮ አይልም። አሰላሙ አላ መን ይተበዓል ሁዳ ቀናውን መንገድ በተከተለ ላይ አላህ ሰላም ይውረድ ይላል። ቀና መንገድ አልተከተላችሁም፣ ባጢል ላይ ያላችሁት እያከፈረን እኮ ነው። አልሙሂም እንደዚህ የሚሉትን ነው። እኔ አከፈረኝ እሱ አከፈረኝ ተብሎ ሰው አይከፈርም። ለምን ተክፊር የማን ሐቅ ስለሆነ የአላህ ሐቅ ነው። አላህ ነው የሚያከፍረው። አላህ ያከፈረውን ተንተርሶ ነው ማክፈር የሚቻለው። አላህ እንዲህ ስላለ እንደዚህ ያሉ ሰዎችን ስላከፈራቸው እነዚህ ኩፋሮች ናቸው፣ እነዚህ ሙሽሪኮች ናቸው ብለን ነው እንጂ የምንለው እንደዚህ ስላጠፉ እኛ የሆነን ጥፋት አንስተን ኩፍር ደረጃ ሳይደርስ ያጠፋት ሽርክ ደረጃ የማይደርስ ሆኖ ከእስልምና ሰውን በጥፋት ማስወጣት አይቻልም። ለዛ ነው ምን ያልነው ችግሮች ወደ ሁለት ይመለሳሉ። አንደኛ እውቀት አለመኖር ነው። እውቀት አለመኖር በጣም አዛኝ ነኝ ምንድን ነኝ አቢድ ነኝ የሚለውን ሁላ እያንኮታኮተ ወደ ጀሃነም የሚወስድ ነገር ነው። መጥፎ ነገር ነው። እውቀት አለመኖር መጥፎ ነው። እውቀት አለመኖሩን የሚመርጥ ሰው መጨረሻ ከአህያ በታች ነው። ይሄ አህያ ራሱ ብትመርጥ የእውቀት አለመኖሩን አትመርጥም። እንደው አቅል ኖሯት ብትመርጥ ምርጫው ስላልተሰጣት ነው እንጂ ማለት ነው። ለዚህ ነው ምን የሚሉት ሲገጥሙ ዑለማዎቹ ተዓለም ያ ፈታ ወልጀህሉ ዓሩ ወላ የርዳ ቢህ ኢላ ሒማሩ እንደው እንዳህያ የሆነ ሰው ካልሆነ በስተቀር ማንም ይሄንን ጀህል የሚወደው የለም የሚመርጠው የለም እና ተማር ይላል። ይሄ ጎጂ ነገር ነው። ሰው እያላወቀ እንኳ ኩፍር ውስጥ ይገባል። እያላወቀ እየመሰለው የሚያከፍር አይመስለውም። ብዙ ሰው ኩፍር ላይ ገብቶ ሲጨማለቅ ማለት ነው። ሽርክ ላይ ገብቶ ሲጨማለቅ ሽርክ አይመስለውም፣ ኩፍር አይመስለውም፣ ከእስልምና የሚያስወጣ አይመስለውም። ይሄ ችግር ነው። ሁለተኛው ደግሞ ቅድም ያልኩት ጥፋት ላይ የሚጠድ ፍትህ ማጣት ነው። ይሄ ፍትህ ማጣቱ ደግሞ የሚመጣው ሚን አደሚ ተቅዋላህ አላህን አለመፍራት ነው። አላህን የሚፈራ ሰው እሱ በሰዎች ላይ የሚያደርገውን ነገር አላህ ከሱ በላይ ችሎታ ያለው ጌታ ከፊቱ አቁሞ እንደሚጠይቀው ያውቃል። እኔ በሰዎች ላይ ከምችለው የበለጠ አላህ በእኔ ላይ ቻይ ነው ብሎ መገንዘብ ተገቢ ነው። እኔ ሰዎችን ከምቀጣው የበለጠ አላህ እኔን ለመቅጣት ቻይ ነው ብሎ መገንዘብ ተገቢ ነው። ና ከዚህ ነው እንግዲህ ጥፋቶች የሚነሱትና ነው። ኢንሻአላህ የቀረውን በሌላ ጊዜ እናያለን። هذا وصلى الله وسلم وبارك على نبينا محمد وعلى اله وصحبه اجمعين